ይህ ክፍል ሁለት የአቂዳ ትምህርት ነው። ብስሚላህ ራሕማን ራሒም አልሐምዱልላህ ረብ ልዓለሚን ወሰላቱ ወሰላም አላ አሽረፍ ልአንብያኢ ወልሙርሰሊን ነቢይና ሙሐመድ ወዓላ አሊሂ ወሰሓበቲሂ አጅማዒን። ውድ ፕሮግራማችን ተከታታዮች አሰላሙ ዓለይኩም ወራሕመቱላሂ ወበረካቱ። በዛሬው ትምህርታችን የምናየው ተውሂድ አሩቡብያን ይሆናል። ተውሂድ አሩቡብያ ማለት ምን ማለት ነው? ባለፈው የመጀመሪያ ክፍል ትምህርታችን በተወሰነ መልኩ ለማየት ሞክረን ነበር። ተውሂድ ዋሐደ ወይም አንድ አደረገ ከምለው የአረብኛ ቃል የተወሰደና አንድ የሚልን ትርጉም የሚሰጥ ሲሆን ሩቡብያ የሚለውም የተወሰደው ከአላህ ስብሓን ወተዓላ ስም ነው፣ ረብ ከሚለው ማለት ነው። ረብ ከምለው የተወሰደ ነው። ትርጉሙ ምንድን ነው የሚሆነው? ተውሂድ ከአንድ አደረገ ይወሰድና አሩቡብያ ደግሞ ከሶስቱ የተውሂድ ክፍሎች አንዱ ስለሆነ ከሱ ጋር አንድ ላይ ይጠራል ማለት ነው። ተውሂድ አሩቡብያ፣ ተውሂድ አልኡሉህያ፣ ተውሂድ አልአስማ ወሲፋት ተብለው አንድ ላይ ተጣምሮ ይገለጻሉ። ሩቡብያ ብቻውን ማለት እንችላለን። ያው አንድ ላይ ስንገልጻቸው ግን ምሉ ይሆናሉ ማለት ነው። ረብ ማለት በአረብኛ ቋንቋ የተለያዩ ትርጉሞችን ይሰጣል። እሱም ምንድን ነው? በመጀመሪያ ደረጃ ላይ ማየት ያለብን ረብ ከአላህ ስሞች አንዱ ነው። በአረብኛ ውስጥ ደግሞ ቀደም እንዳልኩት የተለያዩ ትርጉሞች ይሰጣል። ሚንሃ አልማሊክ ባለቤት የሚለውን ትርጉም ያሰጣል። አለቃ የምታዘዙት ማለት ነው። የበላይ አካል እንደዛ ወይም ደግሞ አስታራቂ ለማለትም አገልግሎት ላይ ይውላል። ረብ የሚለው ቃል ይህ ቃል በቁርአንና በሀዲስ በርካታ ቦታዎች ላይ ተጠቅሰው ይገኛል። በተለያዩ አገላለጾች ሲመጣ እናያለን ማለት ነው። ባረከላሁ ፊኩም። ይህንንም እንመጣበታለን። እስጥላሐን ወይም ቴክኒካዊ ፊቸው የሚሆነው ምንድን ነው? ፈኢነ ተውሒድ ሩቡብያ ሁወ ኢፍራዱ ላሂ ቢአፍዓሊሂ አላህን ስብሓነ ወተዓላ በድርጊቱ መነጠል ነው። በድርጊቱ መነጠል ወሚንሃ የአላህ ስብሓን ወተዓላ ድርጊቶች ምንድን ናቸው? በርካታ ናቸው። ከእነሱም አልኸልቅ መፍጠር፣ ወርዝቅ ሲሳይ ሰጪነት መፍጠር፣ መግደል፣ መቀስቀስ፣ ማብላት፣ ማጠጣት፣ በሽታን የሚያመጣ በሽታን የሚወስድ እነዚህን ነገራቶች ሁሉ የሚያደርግ ምንድን ነው? አላሁ ስብሓን ወተዓላ ነው። ስለዚህ በድርጊቱ በዚህ ድርጊቱ አላህን ስብሓን ወተዓላ ብቸኛ ማድረግ የሚለውን ትርጉም ያሰጣል ማለት ነው። ብቸኛ ማድረግ የሚለውን ትርጉም ያሰጣል። አላህን ስብሓን ወተዓላ ቢአፍዓሊሂ ሁወ እሱ በሚሰራቸው ስራዎች ብቸኝነቱን ማረጋገጥ አላህ ስብሓን ወተዓላ የእሱ ብቻ የሆኑ እሱ ብቻ ሊሰራቸውና ሊተገብራቸው የሚችሉ ስራዎች አሉ። ሌሎች ማንም ሰው ከዚህ ውጪ እሱን ሊጋራው አይችልም። በእነዚህ ስራዎች አሁን በዘረዘርናቸው ነገሮች ማለት ነው። አንድ ሰው በልቡ ይሄን ሊያምን ይገባል። ከአላህ ስብሓነ ወተዓላ ውጪ ማንም ኻልቅ እንደሌለ ማለት ነው። ምሳሌ ወሁወ አላሁ ኻሊቁ ኩል ሸይ እንደተባለው ሱረቱ ሮም አላህ ስብሓነ ወተዓላ የሁሉም ነገር ፈጣሪ ነውና አላህ የሁሉም ነገር ፈጣሪ ነውና ማለት ነው። በዚህ ጋር አጋር የለውም። ይሄም በልብ ማመን ግድላል ማለት ነው። ጠይብ ረብ የሚለው ቃል በቁርአን በርካታ ቦታዎች ላይ እናገኛቸዋለን። ለምሳሌ አልሐምዱሊላሂ ልላህ ረብ ልዓለሚን በሱረቱ ልፋቲሃ ቁጥር ሁለት ላይ እናገኛለን። እዚህ ጋር ምስጋና ለአላህ ይገባው ለማን የዓለማት ጌታ ለሆነው የዓለማት ጌታ ለሆነው ረብ የምለው እዚህ ጋር ምንድን ነው? ጌታ ያኒ ፈጣሪ ዓለምን በሙሉ ያስገኘ የሚያኖራቸው የሚንከባከባቸው ያኒ የሚያበላቸው የሚያጠጣቸው የሚያኖራቸው ማለት ነው። ሁለ ነገራቶቻቸውን የሚሰረፈው እሱ ነው ማለት ነው። ይህንን ትርጉም የሚያሰጥ ሆኖ እናገኛለን እዚህ ጋር ምክንያቱም በውስጡ ረብ ማለት በቋንቋም ደረጃ እነዚህን ትርጉሞች ይሰጣልና ተንከባካቢ፣ አሳዳጊ፣ የተገኙ ነገራቶችን ሁሉ የሚንከባከብ አላህ ስብሓን ወተዓላ ብቻና ብቻ ነው። በሌላ ሱራ ውስጥ አሁንም እናገኛለን ረብ የሚለውን ቃለ ረቡኩም ወረቡ አባኢኩም ልአወሊን ጌታችሁና የመጀመሪያዎቹ አባቶቻችሁም ጌታ ነው አለው ይላል በሱረቱ ሹዓራ 26 ላይ ይሄን እናገኛለን ይሄም ምንድነው አላህ አላህ Wa Ta'ala የእናንተም ጌታ አሁንም እዚህ ጋር ፈጣሪያችሁ እንደማለት ነው የቀደምት አባቶቻችሁም ፈጣሪ ጌታ እሱ ነው በሚል ጌትነትን ለማመልከት እዚህ ጋር እናገኘዋለን ማለት ነው ከአላህ ውጭ ያሉ አካላቶች ይሄን ቃል መጠቀም ይችላሉ ወይስ አይችሉም የሚሉ ዑለማዎች ብዙ ይላሉ። ጌታ የሚለውም ማለት ነው ስም ትርጉም ስለሚሰጥ ረብ ብሎ ማለት ሌላን ነገር መጥራት ይቻላል። ከቋንቋ አንጻር ለምሳሌ መን ረቡ ሀዘል በይት ባለቤትነትን ስለሚያመለክት ብለናልና የዚህ ቤት ባለቤት ማን ነው ብለን ማለት እንችላለን። ስለዚህ አሁን ይሄን ረብ የሚለውን ለሌላ አካል መጠሪያ ማድረግ ይቻላል ወይ የሚለውን ዑለማዎች ምን ይላሉ? ከአላህ ውጭ ያለውን አካል በዚህ ስንሰይም አብረን ቅጽል መጠቀም አለብን ነው የሚሉት። ቅጽል በመጨመር እንጂ አገልግሎት ላይ ማዋል የለብንም ነው። ለምሳሌ ቅድም እንዳልነው መረቡ ሀዘል ቤት፣ የዚህ ቤት ባለቤት ማን ነው? የዚህ መሬት ባለቤት እንደዛ ማለት ማለት ነው። የዚህ ባሪያ ጌታ እንደዛ ከቅጽል ጋር አድርጎ መጥራቱ ተግቢ ይሆናል ለመለየት ሲባል ማለት ነው።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 ከዛም አለ መልእክተኛውም ዩሱፍን ባመጣው ጊዜ ወደ ጌታ ተመለስ አለው። ዩሱፍን በመጣው ጊዜ ማለት ነው ያኔ ወደ ዩሱፍ በመጣ ጊዜ የንጉሱ መልእክተኛ የንጉሱ መልእክተኛ ወደ ዩሱፍ መጥቶ ይሄን ስለው ወደ ጌታ ተመለስ አለው። ዩሱፍ ደግሞ ፈለማ ጃአሁ ረሱሉ ቃለ እርጅዕ ኢላ ረቢክ ኢላ ረቢክ አለው ማለት ነው። ረቢከ ማለቱ ጌታ የምን ጌታ ነው? ያውን እዚህ ጋር የሚይዘው ትርጉም ምንድን ነው? አንተን ወደ ላከ ጌታ ወደ ንጉሱ ማለት ነው፣ ወደ መሪው። ቅድም ምን ብለናል? አንድ ሰው የምታዘዙት ሰው ብለናልና ያን ትርጉም ይሰጣል ብለናልና እዚህ ጋር አሁን መሪው ጌታ ማለት የቅድሙን ለአላህ ስብሓነሁ ወተዓላ የሚገባውን ትርጉም አይደለም እዚህ ጋር የሚያገኘው ረብ የሚለው እዚህ ጋር የሚታዘዙት ያኒ ሰዎች የሚታዘዙት የእነሱ የሆነ የበላይ አካል እንደማለት ነው። ያኒ ንጉሳቸው ማለት ነው። ለዚህ ነው ዕርጅ ኢላ ረቢከ ያለው ፈስአልሁ ማ ባሉ ኒስወት ላቲ ቀጣዕን አይዲየሁነ እነ ረቢ ቢከይድህነ ዓሊም አለና በስተ መጨረሻ ላይ ደግሞ ምን አለ? ኢነ ረቢ ዩሱፍ ደግሞ ይህን ተጠቀመ። አሁን እዚህ ጋር ያለው ደግሞ ኢነ ረቢ ያለው ደግሞ ሌላ ትርጉም ነው ማለት ነው። አንተ ተመለስና ጌታህን ጠይቀው፣ ወደ ጌታ ተመለስ። የዚያንም እጆቻቸውን የቆረጡትን ሴቶች ሁኔታ ጠይቃቸው ጠይቀው ያኔ ጌታ ምንድን ነው ለምንድን ነው እጃቸውን የቆረጡት ብለህ ጠይቅ። ከዛ በኋላ ምናል ኢነ ረቢ ጌታዬ አለ ተንኮላቸውን አዋቂ ነውና። ያኔ ዩሱፍ አሁን እዚህ ጋር የፈለገው ጌታዬ ያለው ማንን ነው? እሱን አይደለም መልእክተኛውን የላከውን ንጉሱን ሳይሆን ጌታዬ ማለት የዓለማት ጌታ የሆነው አላህን ነው ማለት ነው። ስለዚህ በዚህ አንቀጽ ውስጥ ሁለቱንም ትርጉሞች እናገኛለን። የመጀመሪያው ረብ ብለው እርጅ ኢላ ረቢከ የሚለው ወደ ጌታ የተመለሰ የተባለው መልእክተኛውን ሲሆን የመልእክተኛው ጌታ እዚህ ጋር ተብሎ የተጠራው ምንድን ነው? በቋንቋ ደረጃ ያለውን ትርጉም የሚይዝ ነው የሚሆነው ማለት ነው። ሁለተኛው ላይ ግን ዩሱፍ የተጠቀመው እነ ረቢ ያለው ደግሞ ካሊቄ ማለቱ ነው፣ ፈጣሪ ማለት ነው። የዓለማት ጌታ የሆነውን ለማለት ፈልገው ነው ማለት ነው። እዛ ጋር ይሄን ትርጉም ይይዛል ማለት ነው። ባረከላሁ ፊኩም። በመቀጠል አሁንም በሌላ ሱራ ውስጥ በዛው በሱረቱ ዩሱፍ ተጠቅሶ እናገኛለን ረብ የሚለውን ከሊማ ማለት ነው። ምንድን ነው ያለው? በአርባ አንድ ላይ ያ ሳሒበየ ሲጅኒ አማ አሃዱኩማ ፈየስቂ ረበሁ ኸምረን ፈየስቂ ረበሁ ኸምራ ወአማ አልአኸሩ فيسلب فتأكل الطير من رأسه قضي الأمر الذي فيه تستفتيان እዚህ ጋር የምንፈልገው እኛ ምንድን ነው ያ ሳሒበየ ሲጅኒ የወህኒ ቤት ጓደኞቼ ሆይ ይላቸዋል እስረኞቹን ምክንያቱም እነሱ ዩሱፍን ምን ጠይቀውታል ያዩትን ህልም እንዲፈታላቸው ጠይቀውት ነበርና በዚህን ጊዜ እሱ ምን አላቸው ያ ሳሒበየ ሲጅኒ የወህኒ ቤት የእስር ቤት ጓደኞቼ ሆይ አማ አሐዱኩማ አንደኛችሁማ አለ ፈየስቂ ረበሁ ጌታውን ያዕኒ እዚህ ጋር አሁን እንግዲህ ጌታ የተባለውን እዩት ማለት ነው። ፈየስቂ ረበሁ ጌታውን ጠጅ ያጠጣል አለ። ወአማ ልአኸሩ ፈዩስለቡ ታሪኩ ይቀጥላል። እኛም የምንፈልገውን እዚህ ጋር ነው። አማ አሃዱኩማ አንዳችሁማ እንደ ህልማችሁ ትርጉም ፈየስቂ ረበሁ ጌታውን ያጠጣል፣ ጠጅ ያጠጣል፣ መጠጥ ያኒ አንዱ ሰራተኛ ነበረ። ይሄ ታሪክ ይታወቃልና እሱ ዘንድ ከምር ይሰራና ያጠጣዋል። ስራው ይሄ ነውና ማለት ነው። ጠይብ አሁን ረበሁ የተባለው የትኛው ነው ማለት ነው? ንጉሱን ማለት ነው። ንጉሱን ነው ለሌላኛው ሲፈታ ደግሞ አንተ ደግሞ ትሰቀልና አሞራ ትበላለች። ያኒ ከራሱም በራሪ ወይም አሞራ ትበላዋለች፣ ይሰቅሉታል የሚለውን ፍቺውን ነገረው ማለት ነው። የምትጠይቁት ነገር ፍቺው ይሄ ነው፣ በዚህ ተፈጸመ ብለው መለሰላቸው። እዚህ ቁርአን አንቀጽ ላይ ነው አሁንም ምንድን ነው ረብ ረበሁ የሚለው ጌታውን ያጠጣል የሚለው ንጉሱን ንጉሱን ነው ያኒ የሰዎችን ንጉስ ማለት ነው። የሰዎች ንጉስ ያኒ ከሰዎች ተመርጦ ንጉስ የሚሆነው እኛ የምናውቀው አሁን በምድርም ላይ ያሉ ንጉሶችን እንደማለት ነው። ያን ትርጉም ይይዛል ነው። እንግዲህ እስካሁን ድረስ ባየናቸው የቁርአን አንቀጾች ማለት ነው የምንረዳው ምንድን ነው? በቁርአን ውስጥ በዚህ መልኩ መጠቀሱን ነው፣ በዚህ መልኩ መምጣቱን ነው። ከትርጉም አንጻር በቋንቋ ደረጃ ያለውን ትርጉም አንጻርም ይዞ መምጣቱንና እንደዚሁም ደግሞ እስጢላህ ወይም ሸሪዓዊ ፍቺውንም በዚህ መልኩ በሁለት መልኩ አይተናል ማለት ነው። እንደዚሁም በሌሎች አሁን ማስረጃዎችን ስናነሳ በተለየ መልኩ አሁንም በርካታ ቦታዎች ላይ እናገኘዋለን። እሱንም እንመጣበተዋለን ማለት ነው። ባረከላሁ ፊኩም። ጠይብ አሁን አላህ ስብሓነሁ ወተዓላ እንግዲህ አውቀ አሁን ረብ ተውሂድ አሩቡብያ ብሎ ማለት ምን ማለት እንደሆነ ተገንዝበናል። ተውሂድ አሩቡብያ ሸርአን ምንድን ነው? ኢፍራዱላሂ ቢአፍዓሊሂ ሁወ አላህን ስብሓነሁ ወተዓላ እሱ ብቻ በሚሰራቸው ስራዎች ወይም ድርጊቶች ብቸኝነቱን ማረጋገጥ መነጠል ማለት ነው። እነዚህ ድርጊቶች ምንድን ናቸው? አላሁ ስብሓነሁ ወተዓላ ኻሊቅ ነው፣ ኻሊቅ ነው፣ ብቸኛ ፈጣሪ ነው ነው። እነዚህን ነገሮች በማስረጃ ማረጋገጥ ግድላል በማስረጃ ማረጋገጥ ግድ ማለት ነው። ቁርአን በበርካታ ቦታዎች ላይ እነዚህን ስለሚያነሳ በበርካታ ቦታዎች ላይ እነዚህን ስለሚያነሳ አንድ በአንድ ከእነ ማስረጃዎቹ ማየት ግድ ይላል። አንድም ትምህርት እንኳን ተውሂድ ይቅርና ማንኛውም ትምህርት በሐዲስ በቁርአን ካልታጀበ ዋጋ የለውም፣ በማስረጃ የማይደገፍ ከሆነ ማለት ነው። ቁርአን ውስጥ በርካታ ቦታዎች ላይ እነዚህ እናገኛቸዋለን። በመጀመሪያ ደረጃ እስኪ ይህን አንቀጽ እንመልከት። በሱረቱ ሉቁማን አስር ላይ ያለውን አላህ ስብሓንሁ ወተዓላ ብቸኛ ፈጣሪ መሆኑን ለማስገንዘብ خلق السماوات بغير عمد ترونها وألقى في الأرض رواسي أن تميد, أن تميد بكم وبث فيها من كل دابة وأنزلنا من السماء ماء فأنبتنا فيها من كل زوج كريم إلى الله سبحانه وتعالى ሰማያትንና ምድርን ልታዩዋት ያለምታዩዋት አዕማድ ማለት ነው ምሰሶ የፈጠረ ጌታ ነው። ኸለቀ ሰማዋት ቢገይሪ አመድን ተረውነሃ። ሰማይና ምድርን ስንመለከተው ምንም አይነት ምሰሶ አናይለትም። ያለ አንዳች ምሰሶ አላህ ፈጥሯታል። ይህን ማለት ነው ምንም የምናየው ነገር ስለሌለ ወአልቃ ፊል አርድ ረዋሲየ አንተሚደ ቢኩም እንደዚሁም ደግሞ ምድር ላይ እንዳታረገርግባቸው ተራራዎችን ተከለ አላህ ስብሓነሁ ወተዓላ ችካል አደረጋቸው። ከበላዩም ሁሉንም የእንስሳት አይነቶች ረጨ። ከሰማይ ውሃን አወረድን። የተዋቡና በርካታ ጥቅሞች ያሏቸውን ጥንድ ጥንድ እጽዋትንም ፈጠርን ይላል። በዚህ የቁርአን አንቀጽ አላህ ስብሓንሁ ወተዓላ ምንድን ነው የገለጸልን? አንደኛ ሰማይን የፈጠረ እሱ ብቻ መሆኑን የሰማይን አፈጣጠርም ልክ እንደምትመለከቱት ምንም ምሰሶ አታዩም እናንተ እናንተ የማታዩት ምሰሶ ግን አላህ ስብሓን ወተዓላ በዛ መልኩ አቆሞታል ነው ምድርንም ደግሞ የፈጠረው አላህ ስብሓን ወተዓላ ነው እንዳታረገርግ ደግሞ በእሷ ላይ ተራራዎችን ጣልኩ ይላል ተራራዎችንም የፈጠረው ማን ነው አላህ ስብሓን ወተዓላ ነው ከሁሉም እንስሳዎች በምድር ላይ ከሚኖሩት ነገራቶች ደግሞ ሁሉንም የፈጠረው እሱ መሆኑንና ጥንድ ጥንድ አድርጎ እንደፈጠራቸው አላህ ስብሓን ወታላ ገልጿል። እንስሳቶችን ብቻም ሳይሆን ሀታ እጽዋቶችን ጭምር። ስለዚህ መፍጠር የአላህ ስብሓንሁ ወተዓላ ተግባር ብቻ መሆኑን ይህ የቁርአን አንቀጽ እንደ ማስረጃ ያገለግላል። በዚህ ዙሪያ በርካታ አንቀጾች አሉ ማለት ነው። ወቀውሉሁ ተዓላ አም ኹሊቁ ሚን ገይሪ ሸይን አም ሁሙል ኻሊቁን አላህ ምን ይላል? ወይስ ያለ አንዳች ፈጣሪ ተፈጠሩን ወይስ እነርሱ ፈጣሪዎች ናቸውን ይላል በሱረቱ አጦር በ35 ላይ ማለት ነው የሰው ልጆች በዚህ ምድር ላይ እነሱ እንዴት ነው የመጡት አም ኹሊቁ ሚን ገይር ሸይ ያለ አንዳች ፈጣሪ በራሳቸው ጊዜ እንደዚሁ የመጡ ናቸው ወይስ የፈጠራቸው አቃል አለ ወይስ እነሱ ራሳቸው ናቸው ራሳቸውን የፈጠሩት? የሰው ልጆች ይህን ጥያቄ እንዲያነሱ ቁርአን ይጋብዛል። ወደ አቅላቸው እንዲመለሱ፣ እንዲመራመሩ፣ ራሳቸውን እንዲጠይቁ ይጋብዛል። ለዚህ ነው በዚህ መልኩ ቁርአን ብዙ ንግግሮችን የሚያመጣው። በእነዚህ ሁኔታ የሰው ልጆች ካስተነተኑ፣ አቅላቸውን የሚጠቀሙ ከሆኑ አላህን ሊያውቁት ይችላሉ። እነዚህ ማስረጃዎች እንኳን ባይኖሩ ራሱ ማለት ነው። ምክንያቱም ማንኛውንም ነገር ስንመለከት በስተጀርባው ምን አለ? ያ ነገር ፈጣሪ አለው፣ ያስገኘው አካል አለ ማለት ነው። በራሱ ጊዜ የሚመጣ ነገር የለም። ማንም ይሄ ነገር በራሱ ጊዜ ነው የመጣው ብሎ ሊከራከር አይችልም፣ ሊሟገት አይችልም። እስካሁንም እንዳላየ ነው የሰው ልጆችም ሆኑ ሌሎች እኔ ራሴን ነው የፈጠርኩት በራሴ ጊዜ እኔ ነኝ እንደዚህ አሳምሬ ራሴን የሰራሁትና ወደ ምድርም የመጣሁት በገዛ ፈቃዴ እንጂ ማንም ፈጥሮኝ አስገድዶኝ ወደዚህ አላመጣኝም የሚል አካል የለም። በዚህ ሁሉም እጁን ይሰጣል። እኩልነት አለ ማለት ነው። ጠይብ። ስለዚህ አላህ ስብሓንሁ ወተዓላ ብቸኛ ፈጣሪ ስለመሆኑ ይሄ አንቀጽ ያስገነዝባል። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው እንደገለጹት ማረዋሁ ኢማሙ አሕመድ በኢማሙ አሕመድ ሐዲስ ማለት ነው። እንደዚሁም አቡ ዳውድ ምን ሐዲስ አብዱላህ ብኑ አብዱላህ ብኑ ሸኸይር ረዲየላሁ አንሁ ምንድን ነው ያሉት? አላህ ስብሓንሁ ወተዓላ ቃለ ፊ ወስየትህ ለኢብን አባስ ኢብኑ አባስ ነቢ ስለ ላ ሰለም ሲያስተምሩት ረዲየላሁ አንሁማ ለሁለታቸውም አላህ መልካም ስራቸውን ይውደድላቸውና ዋዕለም አሉት ዋዕለም እወቅ አነ ልኡማ ለው እጅተመዐት على أن ينفعوك بشيء لم ينفعوك إلا بشيء قد كتب الله لك ትልቅ ሐዲስ ነው። እወቅ ህዝቦች በሆነ ነገር ሊጠቅሙ ቢሰባሰቡ አንተን ሊጠቅሙ ቢሎ ለዚህ ሰበብ ቢሰባሰቡ ምንም ሊጠቅሙ አይችሉም። አላህ ቀድሞ የጻፈልህ ቢሆን እንጂ እነዚህ ሰዎች መጅሙዓዎች ተሰባስበው በዚህ መልኩ አንተን ያግዛሉ ብሎ አላህ ስብሓነሁ ወተዓላ ከዚህ በፊት ጽፎት ወይም አሳልፎት ከሆነ በስተቀር እንጂ በአጠቃላይ በዓለም ላይ ያሉ ሰዎች ሁላቸውም ቢሰባሰቡ አንዳች ነገርን ሊጠቅሙ አይችሉም ይላል። ይሄም ብቻ አይደለም። ወኢን እጅተመዑ አላ አን የضሩከ ብሸይን ልክ ለጥቅም እንደተሰባሰቡ ሁሉ አንተንም በመጉዳት ደረጃ እንችላለን ብለው ቢሰባሰቡ ለም የضሩከ ኢላ ብሸይን ቀድ ከተበሁ ላሁ አለይክ አላህ መጀመሪያውኑ በእነዚህ ሰዎች ስብስብ እንደዚህ አይነት ጉዳት ይደርስብሃል ብሎ ቀድሞ በአዘል ያሳለፈው ነገር ቢሆን እንጂ እነዚህ ሰዎች ምንም ቢሰባሰቡ በዚህ ብዛታቸው በዚህ አይነታቸው ምንም ሊያደርሱብኝ አይችሉም። ምንም ነገር ሊያመጡ አይችሉም። ብዕሩም ተነስቷል፣ ቀለሙም ደርቋል ይላል አላሁ ስብሓነሁ ወተዓላ። ይሄ ትልቅ ሐዲስ ነው። በነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ውስጥ የተውሂድ አርቡብያን ምንነት በዚህ መልኩ ተገልጾ እናገኛለን። ይህ ማለት ምን ማለት ነው? እዚህ ጋር አላህ ስብሓን ወተዓላ ብቸኛ ጠቃሚ ጎጂ እሱ ብቻ መሆኑን እያስገነዘበን ነው ማለት ነው። የሰው ልጆች በዚህ በተለያዩ መልካቸው፣ በተለያዩ አቅማቸው፣ በተለያዩ ሀብታቸው፣ እውቀታቸው፣ ጉልበታቸው ቢሰባሰቡ ይህን ሁሉ አቅማቸውን ይዘው ቢሰባሰቡ እነዚህም ብልህነታቸው፣ እውቀታቸውን፣ ጥበባቸውን ተጠቅመው ይህን ሰውዬ መርዳት እንፈልጋለን ብለው ሁላቸውም ቢሰባሰቡ ቢተጋገዙና ቢረዳዱ አንድንም ሰው መርዳት አይችሉም። እንበልና ታመመ ካልን ከበሽታው ሊፈውሱት አይችሉም። የሆነ በጣም የሚያስጨንቀው ነገር ካለ ይህን ጭንቀት ሊያስወግዱለት አይችሉም። ፈጽሞ እርዳታ በሚያስፈልገው ጉዳይ ሁሉ ሊረዱት አይችሉም። አላህ በዚህ ዙሪያ በዚህ ስብስብ ቀድሞ አሳልፎ ካልሆነ በስተቀር እነዚህን ሰበብ አድርጎ በዚህ መልኩ ትጠቀማለ ብሎት በአዘል በመጀመሪያውኑ አሳልፎ ካልሆነ በስተቀር ምንም ነገር ሊያደርጉለት አይችሉም ነው። እንደዚሁም ደግሞ ምንም ኃይል ቢያሰባስቡ ያለውን ኃይል በዚህ ምድር ላይ ያለውን ኃይል ቁዋ ቢሰበስቡ ጠንካራ የተባሉትን ሰዎች ቢያሰባስቡ በእውቀታቸው፣ በገንዘባቸው፣ በኃይላቸው፣ በጦር መሳሪያዎቻቸው ለምን ብለው ሊጎዱት አንድን ሰው ለመጉዳት በማሰብ ሀገርንም ይሁን የፈለገን ነገር ይሁን ቢሰባሰቡ ጉዳትንም ሊያደርሱ አይችሉም። የሰው ልጆች ከአላህ ውጭ ያለ አካል ማንኛውም ማለት ነው በሰው ላይ ጉዳት ሊያደርስ አይችልም ፈጽሙ ማለት ነው። አላህ ስብሓነሁ ወተዓላ እነሱን ሰበብ አድርጎ በዛ መልኩ ጉዳቱን ፈልጎ እስካልሆነ በስተቀር ስለዚህ ጎጂ ጠቃሚ ማን ነው? ጎጂ ጠቃሚ አላህ ስብሓነሁ ወተዓላ ብቻና ብቻ ነው። ጥቅም የተባለን ሁሉ ሊያስገኝ የሚችለው አላህ ስብሓንሁ ወተዓላ ብቻ ነው። የያዝከውና የሰበሰብከው ዕውቀት፣ ሀብት፣ ንብረት፣ ብልሃት ይህ ሁሉ ሰበብ ነው። አላህ ሰበብ አድርጎልህ በዚህ መልኩ እንድትሰበስብና እንድታገኝ ሂደ እንድትታክምበት ሰበብ ካልሆነ በስተቀር ሌላ በራሱ ያ ነገር ይጠብቀኛል፣ ያድነኛል ብለ ልታስብ አይገባም ነው። ምንም ሚና የላቸውም። ከዚህ አንጻር ሩቡብያው እኛ ውስጥ እንዲሰርጽ የሚፈለገው ምንድን ነው? ጌትነት ከአላህ ውጪ ለማንም አይሰጥም። መጥቀምና መጉዳት የአላህ ስብሓን ወተዓላ ስልጣን ብቻና ብቻ ነው ነው መፍጠር የአላህ ስብሓን ወተዓላ ብቻ ነው። የፈጠራቸውንም አካል ፍጡራንን ሁሉ ሊመግባቸው የሚችል አላህ ስብሓንሁ ወተዓላ ብቻ ነው። ርዝቅ በእጁ ነው ያለው። በአላህ ኻዜና ነው ያለው። በማንም እጅ የለም። ልትሰጋና ልታስብ አይገባም ነው። ልትጨናነቅ አይገባም ነው። ይሄ ከሐዲስ ከቁርአን በተወሰነ መልኩ አነሳን። ከሐዲስ ደግሞ ይሄኛውን ካነሳን ይበቃልናል። እንግዲህ የሰው ልጅ አቅሉን ተጠቅሞ የአላህን መኖር ማወቅ ይችላል። ምክንያቱም ጤናማ አእምሮ ይህን ሊያውቅ ይችላል። አላህ እንዳለ ብቸኛ መሆኑን ማንም እሱን እንደማይቀነቀን ሊያይ ይችላል። የሰው ልጅ ከስሜቱ እይታ ወጥቶ ጤነኛ የሆነ አእምሮውን በመጠቀም የሚያስተነትን ከሆነ የአላህን መኖር ራሱ ማወቅ ይችላል ነው። ሌላው ተአምሮቶቹ ተአምራቶቹን ምልክቶቹን የአላህን ስብሓን ወተዓላ ምልክቶች መመልከት አእምሮአችን ሁለት መንገዶችን ተጠቅሞ ነው የሚያስተነትነው የአላህን ተአምራቶች በመመልከት አላህ እንዴት አድርጎ ህይወትን እንደፈጠረ በማየት ወፊ አንፉሲኩም አፈላቱ ብስሩን እንደሚለው ራሳችሁን አትመለከቱም እንዴት እንደተፈጠራችሁ ይላል ለምን በሱረቱ ዛሪያት 21 አላህ Subhanahu Ta'ala ወነፍሲ ወማ ሰዋሃ በነፍስም ባስተካከላትም ይላል አላህ Subhanahu Ta'ala በሱረቱ ሸምስ ይሄ አንደኛው መንገድ ነው ሁለተኛው ደግሞ አቅል ከውንን ወይም ፍጥረት ዓለሙን በመመልከት የሰማይ የምድር የአጠቃላይ ምድር ላይ ያሉትን አላህ የፈጠራቸውን ነገራቶች በመመልከት የአላህን መኖር ሊገነዘብ ይችላል። አቅሉ ይህን ሁለቱን መንገዶች መጠቀም ይችላል ማለት ነው። በዚህ መንገድ ሊያይ ይችላል። ምክንያቱም የሰው ልጅ የራሱን አፈጣጠር ቢመለከት ወፊ አንፉሲኩም አፈላ ቱብሲሩን እንዴት ነው የተፈጠረው የሰው ልጅ? ከላይ በኩል ፊዚካሉን ብንመለከት አቋቋሙን ወነፍሲ ወማ ሰዋሃ እንዳለው አላህ እንዴት አድርጎ አስተካክሎ እንደፈጠረው እስኪ ሁሉም ሰው ይመልከት። ከጸጉር ጀምሮ እስከ ታች ድረስ ይመልከተው። ምን አይነት ጥበብ ነው የሚያይበት? እንዴት ተደርጎ ነው ይሄ ዝም ብሎ ከመሬት ተነስቶ ሊመጣ ይችላል? ያለ አንዳች ፈጣሪ አሳማሪ ቀራጭ ይሄ ነገር ሊገኝ ይችላል ብሎ የሚያስብ አካል አለ? ሊኖር አይችልም። በዚህ መልኩ አስተካክሎና አሳምሮ ሊፈጥር የሚችል አላሁ ስብን ወተላ ብቻ መሆኑን እብደት የሌለበት ሰው በቀላሉ ሊያረጋግጥ ይችላል። ጠይብ አላህ ስብሓን ወተላ ሰኑሪህም አያቲና ፊልአፋቅ አፋቅ وفي أنفسهم حتى يتبين لهم أنه الحق أولم يكفي بربك أنه على كل شيء شهيد بسورة فصلت الله بزيم الكويس يسول جوجني تأيقال راساتشون اندي ملقتو سنوريهم آياتنا الله سبحانه وتعالى الناس آيات شوال لين تأمراتو تشاتشنن بفترة ዓለም ውስጥ ያለውን نقر يملكتو سوچ ምንድን ነው ያለው በፍጥረት ዓለም ውስጥ በዚች ዓለም ውስጥ የምናያቸው ነገራቶች ምንድን ናቸው እነርሱ ቁርአን እውነት መሆኑን ለእነርሱ እስከሚገለጽላቸው ድረስ በአጽናፎቹ በምድርና ሰማያት ባለነው ውስጥና በነፍሶቻቸውም ውስጥ ያሉትን ተአምራቶቻችንን በእርግጥ እናሳያቸዋለን አላህ ጌታ እርሱ በነገሩ ሁሉ ላይ አዋቂ መሆኑን አያውቁም ወይ አይበቃቸውምንም ይሄ በምድርና ሰማይ ውስጥ ያሉት ነገራቶች ምንድን ናቸው? በዚህ መካከል ያሉ ነገራቶችን እኛ እናውቃቸዋለን። ብዛታቸውን፣ ቁጥራቸውን፣ አይነታቸውን እንደው በቀላሉ ትልልቅ ነገሮችን ብንመለከት የፀሐይ፣ የጨረቃን፣ የከዋክብቶችን፣ የተራሮችን፣ የባህር ወንዞች፣ የእንስሳት፣ የነፍሳት፣ የጨለማ ብርሃን፣ ቀንና ሌሊት መፈራረቅ በጣም ረቀቅ ያሉ በዚህ ዓለም ላይ የምናያቸው ነገራቶች በሙሉ ማን ነው የፈጠራቸው? አእምሮ እነዚህን ማስተንተን መቻል አለበት። ሀል እነዚህ ነገራቶች በሙሉ በራሳቸው ጊዜ ነው የተፈጠሩት? በራሳቸው ጊዜ ሊገኙ ይችላሉ? ፀሐይን ከምስራቅ ወጥታ በምዕራብ በኩል ገብታ ይሄን ሮቴሽን ሁል ጊዜ እንድታደርግ አንድ ቀን እንኳን ሳይዛነፍ ይሄ ነገር እንዲሄድ እንዲጓዝ የሚያደርገው ማን ነው? ሌሊትና ቀንን የሚያፈራርቀው ማን ነው? አመታቶችን የሚቀያይረው ማን ነው? ዝናብን የሚያዘንብ ማን ነው? ክረምት በጋ የሚያደርገው ማን ነው? አንዴ ብርድ አንዴ ሙቀት የሚያደርገው ማን ነው? ሺ አጂብ የምታዩት ፀሐይ ፀሐይ ከ150 ሚሊዮን ኪሎ ሜትር በላይ ትርቃለች ይባላል ከምድር ስብሓንላህ በዚህ ርቀት ላይ ሆና ነው ፀሐይ አቃጠለን ብለን ጥላ የምንፈልገው ዓለምን በሙሉ የምታበራው ትንሽዬ ብርሃና ወደ ምድር ከመጣች ሲጨፍሩ የነበሩ የዓለም ብርሃኖች በሙሉ ይጨልማሉ። የሰው ሰራሽ የሆኑት ማለት ነው። በከፍተኛ ኃይል የሚንቦጎቦጉት ማብራቶች፣ ፓውዛዎች በሙሉ ጭልም ነው ምሉት ከአንድ ሚሊዮን እጥፍ በላይ ከምድር ትበልጣለች ነው የሚባለው ፀሐይ። ያ ሱብሓነላህ እስኪ ይህን እዩት ዝም ብላችሁ ከአንድ ሚሊዮን እጥፍ በላይ ምድርን የምትበልጥን ፀሐይ ይችን ግዙፍ በዚህ በጣም ከፍተኛ ርቀት ላይ ሆና ይህን ሙቀትና ብርሃን የምትለግሰውን ፀሐይ ትልቅነቷን እዩት፣ ምን እንደምታክል ከምድርን በሚሊዮን እጥፍ ትበልጣለች ማለት ምን ማለት ነው? ማሰብ ትችላላችሁ? ይህን ልትደርሱበት ትችላላችሁ? ይሄ ሁሉ ዛሬ ዓለም ቴክኖሎጂው የደረሰበት እውቀት ነው። በፊት ያሉት በአይናቸው ብቻ አይተው የሚያምኑ የነበረው የሰማይ ምድር ፈጣሪ ብሎ የሚያደንቁት እኛ ይህን ሁሉ ጥበብ ይህን ሁሉ እውቀት ዛሬ ጨብጠናል። የቀደምት ሰዎችን ኢማን እምነትን ግን ልናገኝ የእነሱን አይነት ጠንካራ አቂዳ ግን ልንመሰርት ግን አልቻልንም። ሀያሉ ፈጣሪ ምንድን ነው የሚያክለው? እሱ የእሱን ታላቅነት ነው እዚህ ጋር ልናስተነትን የሚገባው። እሱ የፈጠራቸው ፍጡራን ፀሐይ ይህን የምታክል ግዙፍ ከሆነች አላህ ምንድን ነው ነው? ይህን የፈጠረው ጌታ መደነቅ ያለበት እሱ ነው ማለት ነው። በስተጀርባ ያለውን ነው ማየት ያለብን። ሰማይ አምስት መቶ ዓመት ታስክላለች ርቀቷ ውፍረቷም አምስት መቶ ዓመት ነው የሚያስገድ የዚህ አይነት ሰማይ ሰባት ተገንብቷል። ምንድን ነው አምስት መቶ ዓመት የሚያስገድ ውፍረት? በምን አይነት ጉዞ? በፀሐይ ብርሃን ነው? በፈረስ ነው? በምን ነው? በመኪና ነው? በአውሮፕላን ነው? ርቀቱ አልተነገረንም። የአምስት መቶ ዓመት ርቀት አላት። የአምስት መቶ ርቀት ያክል ነው ቲክነሷ ውፍረቷ። የአንድ ሰማይ የዚህ አይነት ሰማይ ሰባት አላህ ፈጥሯል። ይሄን ያስተነተነ ሰው የአላህም መኖር ከአንድ ፈጣሪ በስተቀር ይሄን ሊፈጥር የሚችል አካል አለመኖሩን በሙሉ ልቡ ያረጋግጣል ነው። በሆነ ጊዜ ኢማሙ አቡ ሐኒፋ በእሳቸው ዘመን የነበሩ ሰዎች አላህ የለም የሚል አንዳንድ ጋጠ ወጦች ማለት ነው ድንበር ያልፉ ነበረ። ክርክርም ሊገጥሙ ፈልገው ከኢማሙ ጋር ቀጠሮ ተያያዙ። በቀጠሮ ቦታቸው ሲደርሱ ኢማሙ አንድ ጥያቄ ያቀረቡላቸው በመጀመሪያ ደረጃ ምን ነበር ጥያቄው? አንዲት ጀልባ አሉ ማንም ሳይሾፍራት ያለምንም ካፒቴን ማለት ነው። የመርከብ ሹፌር ካፒቴን ነው በነበረው ያለ ካፒቴን በራሷ ጊዜ በመሄድ የሰው ልጆች የሚፈልጉትን ሙሉ ምግብና የተለያዩ ቁሳቁሶችን በራሷ ጊዜ ይዛ ትመጣለች አሉ። በቃ አለች እንደዚህ አይነት ጀልባ ወይም ሰፊና ወይም መርከብ ምን ትላላችሁ ችን ጀልባ ብሎ ጠየቋቸው። በጣም ነው የተደነቁት ሰዎቹ፣ ለክርክር የቀረቡ ሰዎች ማለት ነው። ይሄ ነገር ፈጽሞ ሊሆን አይችልም አሉ። ፈጽሞ ሊከሰት የማይችል ነገር ነው የምትናገረው ያ ኢማም። እንዴት በራሷ ጊዜ ሄዳ በራሷ ጊዜ ነገራቶችን ጭና አምጥታ ለሰዎች ትሰጣለች ትለናለ? ሙስተሂል አሉ። የማይታሰብ ነገር ነው አሉ። ጉዳዩ አሪፍ ነበረ እንደዛ ማለታቸው። okay አንዲት ጀልባ ሰው ሰራሽ ጀልባ ትንሽዬ የምናያት ነገር ይሄን ነገር ማድረግ የማትችል ከሆነ እናንተ እነዚህን ግዙፍ ሰማይ፣ ምድር፣ ሰማይ፣ ጨረቃን፣ ፀሐይ፣ ሌሊት ሌሊትና ቀንን የሚያፈራርቅ እነዚህን የሚለዋወጥ universe ኡን ሁሉ እንደዛ የሚያደርግ አካል ሳይኖር በራሳቸው ጊዜ ነው ይሄ ሁሉ እንቅስቃሴ በዚህ ምድር ላይ የሚደረገው ብላችሁ ታምናላችሁ ብለው ጠየቁ። ፈቡሂተ ለዚነ ከፈር ተረቱ ማለት እጃቸውን ለመስጠት ተገደዱ። ከዚህ በላይ መንቀሳቀስ አይችሉምና፣ ምክንያቱም ምላሽ የላቸውም። ቅድም መስክረዋል በራሳቸው ላይ። ይሄም ማድረግ የሚችል አካል የለም ካሉ ግዴታ ካሁን በኋላ እጅ መስጠት እንጂ ሌላ ምንም ዋጋ የላቸውም። ይሄ ነው እንግዲህ አላህ ስብሓንሁ ወተዓላ ብቸኛ ፈጣሪ ነው። አላሁ ኻሊቁ ኩል ሸይን وهو على كل شيء وكيل الله ينقره هلو فتارينو ارسون بنقره هلو لاي استنا بارينو يوتي الله تشوم يلي الله تشون هلو يمرزق الله سبحانه وتعالى بيتشانو فتاريات تشو السو بيتشانو يمرزق اتشو ممقبات تشو السو بيتشانو يي كونه يسو لجو من دنو لج انا نقوى يقبام رزق اتشو با الله يجي منورون اوكو بسلام منور اللبات تشو وما من دابة في الأرض إلا على الله رزقها ويعلم مستقرها ومستودعها كل في كتاب مبين بمدرم لاي منم تنقساقاش يلتشم مقباب الله لا يالا بيهون انجيلا ما رفعوان مرقوان يوقع الله سبحانه وتعالى هلوم قصة بهون مسعف استنو بسورة الهود سدست لاي يزيهيشن عالم هنا تهلو يمي قلبا بتو الله سبحانه وتعالى بيتشانو يفلقون يشومال يفلقون يشرال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 መልካም ነገር ሁሉ በእጅ በችሎታ ነው። አንተ በነገሩ ሁሉ ላይ ቻይነህና ሌሊቱን በቀን ውስጥም ታስገባለ፣ ቀኑንም በሌሊቱ ውስጥ ታስገባለ። ሕያውንም ከሞት ውስጥ ታወጣለ፣ ሞትንም ከሕያው ውስጥ ታወጣለ። ለምትሻውም ሰው ያለ ግምት ትሰጣለህ። የሚሾም የሚሽር ማን ነው? አላህ ስብን ወተላ ነው። ንግስና በዙዎች ነው ያለው። ሌሊትና ቀናቶችን የሚፈራረቅ እሱ ብቻ መሆኑን يترقق أنقص نمرنا قل من رب السماوات السبع ورب الأرش العظيم سيقولون لله قل أفلا تتقون قل من بيده ملكوت كل شيء وهو يجير ولا يجار عليه إن كنتم تعلمون سيقولون لله قل فأنا تصحرون يسباتو سمايات جيتان نيتالاق وارش جيتان ما نولاتشو برقيت الله نويلوهال إن الله سبحانه وتعالى أتفرم هين كاوك أتشو የነገሩ ሁሉ ግዛት በእጁ የሆነ እርሱ የሚጠብቅ እንጂ በእርሱ ላይ የማይጠበቅ ማን ነው ብለ ጠይቃቸው። የምታውቁ እንደሆናችሁ መልሱልኝ በላቸው። በእርግጥ አላህ ነው ይለዋል። ታዲያ እንዴት ትታለላላችሁ? ይህን የምታውቁ ከሆነ ነው። ይህን የሚመስል በርካታ አንቀጽ በቁርአን ውስጥ በሽበሽ ነው ማለት ነው። የአላህን ስብሓንሁ ወተዓላ ፈጣሪነት ወይም ደግሞ ሩብያነቱን የሚገልጹ ማለት ነው እነዚህ ሁሉ የሚያሳዩት ምንድን ነው? አላህ ስብሓነሁ ወተዓላ ብቸኛ ፈጣሪ መሆኑን ነው። ብቸኛ ፈጣሪ መሆኑን፣ ብቸኛ አድራጊ መሆኑን፣ ሰጪ ነሺ፣ ሀብታም ደሃ የሚያደርግ እያንዳንዱ ነገር በእጁ የሆነው አላህ ስብሓነሁ ወተዓላ ብቻና ብቻ ነው። ስለዚህ የሰው ልጆች በዚህ መልኩ ከጌታቸው ጋር መተዋወቅ አለባቸው። ሩቡብያ ከአላህ ጋር ነው የሚያስተዋውቅ። ማን ነው የፈጠረ? ማን ነው የሚያበላ? ማን ነው የሚያጠጣ? እውቅና እንድትሰጥ እውቅና እንድትሰጥና ከዚህ ጋር ማንንም እንዳታጋራ ነው። ከእሱ ጋር ሌላ ፈጣሪ አለ ብለ ሌላን ሰው መሾም የለብህም። ወደ ራስህ ስትመጣ ደግሞ ከአላህ በስተቀር ሌላ ይጎዳኛል ብለ ስጋት ውስጥ የሚያስገባ ነገር የለም። ከአላህ ጋር ሌላ የሚያበላኝ፣ የሚያጠጣኝ፣ የሚጠቅመኝ፣ የሚጎዳኝ፣ የሚያኖረኝ አለ ብለ ማሰብ የለብህም። ሸሪክ ልታደርግ አይገባም ነው። በተረጋጋ መልኩ ለሱ እውቅና ሰተ እሱን ብቻ በዚህ መልኩ ልታረጋግጥለት ይገባል። በኢማኔ እዚህ ጋር በልብ ልታኖር ይገባል። አላህን በድርጊቱ ብቸኛ በማድረግ ልታረጋግጥለት ይገባል ነው። እንግዲህ ሩቡብያን በተመለከተ ከትርጉሙ ጀምረን ማስረጃዎችን በማንሳት ለማየት ሞክረናል። እንሻአላህ የዛሬውን ደርሳችን ከማጠናቀቃችን በፊት ራሳችሁን ጥያቄ ጠይቄ እዛው የምትመልሱበትን ጥያቄ ነው ማነሳላችሁ። ምንድን ነው ረብ የሚለው ከየት መጣ? ከቁርአንና በሀዲስም ይሁን ያለው ትርጉም ምንድን ነው ነው ያኒ ምን አይነት ትርጉሞችን ይሰጣል? ይሄን እንድትለዩ ይፈለጋል ማለት ነው። በተውሂድ አርቡብያ ብሎ ማለት የእስጥላሃዊ ትርጉሙ ሸሪያዊ ትርጉሙ ምንድን ነው ነው አላህ ስብሓንሁ ወተዓላ ብቸኛ ፈጣሪ ስለመሆኑ የተከራከሯቸውን ሰዎች የረቱት ታላቁ ኢማም ማን ነበሩ? እነዚህን ጥያቄዎች እንድታስቡባቸው በመጠየቅ የዛሬውን ደርስ በዚሁ እናቆማለን። وبالله التوفيق والسلام عليكم ورحمة الله وبركاته